السلام عليكم ورحمة الله وبركاته السمال يا جماعة لا طيب الحمد لله رب العالمين صلى الله وسلم على نبينا محمد وعلى آله وصحبه أجمعين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام من حديث 474 إن شاء الله تعالى من يقرأ المتن فليتفضل مشكورا مشكورا أو مشكورة بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد صلى الله عليه وسلم وعن أبي إسحاق أن عبد الله عبد الله بن يزيد رضي الله تعالى عنه أدخل ميتا من قبل رجل الرجل القبر وقال هذا من السنة أخرجه أبو داود طيب أرات متو سبع سوستنو مالتنو <clears throat> وعن أبي إسحاق أن عبد الله بن يزيد أدخل الميت من قبل رجلي القبر من قبل رجلي رجلي القبر وقال هذا من السنه ابو اسحاق سراون الله سبحانه وتعالى يوجد لنا ان عبد الله بن يزيد يزيد لجهونه عبد الله ادخل الميت مواچن ويم رسان አስገብቷል ወደ መቃብር من قبل رجلي القبر من جهات المحل الذي يوضع فيه رجل الميت ማለት የሟቹ እግሮች በሚቀመጡበት ቦታ በኩል አስገብቶታል ምን ኢጥላቅ الحال على المحل ይባላል ሰፋሪውን በሚሰፍርበት ቦታ መጥራት ይቻላል የሟች እግሮች የሚቀመጡት የት ላይ ይመስላችኋል ለምሳሌ በሀገራችን እንዲገባል ሀገራችን ቂብላ ማለት ሸ ነው ሰሜን ነው طيب ቂብላ ማለት ሰሜን ስለሆነ ምስራቁ ያው ፀሐይ መውጫ ነው ምዕራቡ ፀሐይ መግቢያ ነው ስለዚህ አሁን ቀብር ስናስገባው ሰውየውን ጭንቅላቱ ወዴት ነው የሚሆነው ይመስላችሁ በሀገራችን ቂብላማ ፊቱ ነው የሚሆነው እኛ የጠየቁት ጭንቅላቱ ራሱና እግሩን ነው የጠየቁት ወደ ቂብላ ዙሩ ስንል በቀይ ጎኑ እናሰኛው ደግሞ በነገራችን ላይ የበለጠ እንዲገባችሁ በቀይ ጎኑ ከተኛ ፊቱ ወደ ቂብላ ከሆነ ጭንቅላት ወዴት ነው የሚሆነው ራሱ እግሩ ወዴት ነው የሚሆነው طيب እግሩ ወደ ምዕራብ ነው የሚሆነው በምዕራብ በኩል ጭንቅላቱ በምስራቅ ፊቱ ወደ ሰሜን ጀርባው ወደ ደቡብ ማለት ነው ስለዚህ የሟች እግሮች የት እንደሚቀመጡ ይታወቃል አቅጣጫው አሜሪካም ሄዱ ሳውዲም ግቡ ማለት ነው ቂብላውን ወዴት እንደመጀመሪያ ማየት ነው እግሮቹ ቤት እንደሚቀመጡ ይታወቃል አሁን ትንሽ የሚከብደው እዚህ ጋር አድخل الميت من قبل رجلي الميت ነበር ማለት ነበረበት ያለው ግን ምንድነው من قبل رجلي القبر ነው ያለው ቀብሩ ግራ አለው እንዴ የለውም ግን የሟች እግር የሚያርፍባቸው ስለሆኑ የሚያርፈውን አይቶ የሚያርፍበትን ቦታ ነው የጠቀሰው ማለት ነው وقال هذا من السنه በዚህ መልኩ ማስገባት ወደ መቃብር ከሱና ነው ሱና ከተባለ እንግዲህ مما فعله الرسول او አቀረሁ ወይም ያጸደቁት የሚሰሩት ወይም የተናገሩት ነው ማለት ነው ሁሉም ያካታል اخرجه ابو داود طيب ከዚህ ሐዲስ የምንወስደው ትምህርት ምንድነው يستحب ان يدخل الميت في قبره سلا بان يجعل راس الميت راس الميت የሟች تكون فيه رجلاه اذا دفن ስንቀብረው እግሩን በምናስቀምጥበት አቅጣጫ ማስገባት ማለት ነው ከዛ በኋላ ቀሳ ወደ ላይ ራስ ወደሚቀመጥበት ይሳባል ማለት ነው ሱለሚን قبل راسه وهو المعروف عند الصحابه وهو عمل المهاجرين والانصار اذا لم تمكن هذه الصفه በዚህ መልኩ ማስገባት ካልተቻለ ወይም ይቻላል ግን ያስቸግራል ادخل الميت قبره من حيث سهل በተቻለበት መንገድ ማስገባት ነው ዋናው ዝሮ ዝሮ መይተው ሟቹ ሳይንገላታ ወደ መቃብሩ ማስገባት ነው የተፈለገው هذه من السنه ማለት سنه النبي وطريقته وهي تشمل الواجب والمستحب ይሄ ነብያችን ሱና ነው ሲባል ዋጅብም ቢሆን ፈርድ ቢሆን ሱናም ቢሆን ያካትታል ነው ተረክቱም ሱነተ ነብይኩም እንዳለው ፈርዱንም ሱናውንም ነው ሱና የምትዝ ቦታ ላይ ፉቃዎች ግን ሱና ሲሉ የዋጅብ ተቃራኒ እንደ ማለት ነው ቀጥሉ وعن ابن عمر رضي الله تعالى عنهما عن النبي صلى الله عليه وسلم إذا ودعتم موتاكم في القبور فقولوا بسم الله وعلى ملة رسول الله أخرجه أحمد وأبو داود والنسائي وصححه ابن حبان وأعله وأعله دار القطني بالوقف وعن ابن عمر رضي الله عنهما عن النبي صلى الله عليه وسلم أنه قال إذا وضعتم موتاكم في القبور فقولوا بسم الله وعلى ملة رسول الله كعبد الله بن عمر تزجبه يا የልጅንም ያባትንም ስራ አላህ ይወደድላቸው رضي الله عنهما የሁለቱንም عن النبي صلى الله عليه وسلم ከነብያችን በመጥቀስ انه قال ነብያችን ብለዋል አሉ ابن عمر اذا وضعتم موتاكم የሞተባችሁን ሰው በምታስቀምጡ ሰዓት ፊል ቁቡር ቀብር ላይ ያው ልታሰኙ ሲፈልጉ ልታስገቡ ሲፈልጉ ያው አስገብታችሁ ታስቀምጡት ማለት ነው ፈቁሉ በሉ ቢስሚላሂ ወضعناك ማለት በአላህ ስም አስቀመጥንህ وعلى مله رسول الله وضعناك በነብያችን መንገድም አጋደምንህ በሉ ቢስሚላህ ያስፈልጋል ዛ ቦታም ለማለት ነው الله وضعته او بسم الله ادخلته او بسم الله دفنته بالله سم دفنكوت بالله سم اسجبهوت بالله سم اسكمتكوت وعلى مله رسول الله على المله مات اصول الشرائع معناته ولا تضاف الى الله آه. وعلى مله رسول الله نو وعلى مله الله يبال مله الله كتب على الله ممنته ሌላ ነገር ነው የሚያመጣው ማለት ነው طيب مله المله رسول الشرائع ولا تضاف الى الله بل الى رسول الى رسله فهو اسم لما شرعه الله على لسان رسله الله በመለክተኞቹ አንደበት የደነገገው ህግ ማለት ነው ሚላ ማለት وقد تطلق على المله الباطله المله የሚለው ነገር ሚላ የሚለው ነገር የካፊሮችን እምነት ሚላህ ልንለው እንችላለን ከቀውሊህም አልኩፍሩ ሚለቱን ዋሂዳ ይባላል ለምሳሌ አልኩፍሩ ሚለቱን ዋሂዳ ኩፍር ኩፍር ነው ማለት ካቶሊክ ሆነ ኦርቶዶክስ ሆነ ቡዲ ሆነ ሂንዱስ ሆነ ያው ዞሮ ዞሮ ካፊር ወይም ክርስቲያን ክርስቲያን እንደምንለው ማለት ነው ስለዚህ እነሱ ሚላ ይባላል ሚላው ትክክልም ሆነም አልሆነም ማለት እሺ رواه አህመድ ማን اخرجه الامام احمد ዘግበውታል ወአቡ ዳውድ አቡ ዳውድ ወነሳዩ ነሳይም ዘግበውታል وصححه ابن حبان ابن حبان ጥሩ ብሎ አስምሮበታል ወአዓለሁ ወአዓለሁ በሽተኛ አድርጎታል ማለት ነው አዓለሁ ምክንያት ፈጥሮለታል ማለት ነው ማን አዳረቁትኒዩ ኢማሙ ዳረቁትኒ በምን ቢልወቅፊ ሐዲሱ መውቁፍ ነው ብለው መውቁፍ ማለት ቁሞ የቀረ ማለት ነው እንግዲህ ታቢዒ ላይ ይችላል ሷ ላይ ሊሆን ይችላል ከዛ መታች ሊሆን ይችላል የቆመ ነብያ ሽንጋ ያልደረሰ መርፎ ያላደለ ድድል መርፉዕ ማለት ነው ዝሮ ዝሮ ሐዲሱ መርፎም ሆነ መውቁፍም ሆነ ሷሂህ ነው ዘገባው ተብሏል ያው ይሰራበታል ስናስቀምጥ ቢስሚላህ ወዓላ ሚለቲ ረሱልላህ በነብያችን ሱና መሰረት አስቀመጥን እንላለን ነው ቀጥሉ وعن عائشة رضي الله تعالى عنها أن الرسول أن الرسول الله صلى الله عليه وسلم قال كسر العظم كسر العظم الميت ككسره حيا رواه أبو داود بإسناده, بإسناد على شرط مسلم وزاده ابن ماجه من حديث أم سلمة فيه إثم وعن عائشة رضي الله تعالى عنها أن رسول الله صلى الله عليه وسلم قال كسر عظم الميت ككسره حيا رواه ابو داود باسناد على شرط مسلم وزاد ابن ماجه من حديث ام سلمة رضي الله عنها في الاثم وعن عائشه روي عن عائشه مالتنا رضي الله عنها ان رسول الله صلى الله عليه وسلم قال የአላህ መልእክተኛ የሚቀጥለውን ተናግረዋል አሉ አይሻ ካስሩ عظم الميت የሞተን ሰው አጥንት መስበር ከወንጀል አንፃር ሲታይ ከከስርህ ሐያ በህይወት እያለ እንደ መስበር ነው ከከስርህ እንደ መስበር ነው ሐየን በህይወት እያለ ከሞተ በኋላ ምን ያመጣል አጥንት አይከሰከስም ሐታ ጦርነት ላይ እጅ ግራ አትቁረጡ የሚባለው ሙስሊም ይከለከለው ለዚህ ነው እንደመቁረጥ ይቆጠራልና ከሞተም በኋላ ቢሆን አትንኩት አክብሩት ሬሳውን በስርዓት ያዙት ማለት ነው አቡ ዳውድ ዘግቦታል በእስናድን በዘገባ አላ ሸርጥ ሙስሊም የሙስሊምን መስፈርት ባሟላ መልኩ ሙስሊም ከሚዘግቡላቸው ሰዎች እንደማለት ነው ወibn ማጀህ من حديث ام سلمة في الاثم من ጨምሯል ነው የሚለው في الاثم የት ላይ እናስገባው كسر عظم الميت في الاثم ككسره حيا ማለት ነው كسر عظم الميت የሞተን ሰው አጥንት መስበር ከወንጀል አንፃር ሲታይ ከከስርህ ሐያ በህይወት ያለውን ሰው አጥንቱን እንደ መስበር ነውና ጥንቃቄ አድርጉ ነው طيب ፊልስሚ ምትለው ታብራራዋለ ምንነት ነው እኩልነቱ በምን በኩል ነው ለሚለውን በወንጀል ለማለት ሐዲሱ صحيح ነው ሐዲሱ صحيح ነው أن النبي لما وضعت ابنته أم كلثوم في القبر قال منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى بسم الله وعلى ملة فقهاء وشمهن የሚሉት ሬሳው ስናስቀምጥ መጀመሪያ ሚና خلقناكم ይምለቀራ ይላሉ ካፈር ፈጠርናችሁ ወደ አፈርም እንመልሳችኋለን ካፈርም ደመጨረሻ ላይ ሌላን ጊዜ እናወጣችኋለን የሚለውን የቁርአን መልእክት አነበቡ ልጃቸው ሲቀብሩ ከዚያም ቀጠሉና ቢላህ ወዓላ ሚለቲ ረሱልላህ የሚለውንም ተጠቅመዋል ማን ነው ይሄን የሚቀራው ቁርአኑም ሆነ ቢስሚላህ ማምን የሚለውን يقول الشافعي يقوله الذين يدخلونه ሟችን ሬሳን ወደ መቃብር የሚያስገቡ ሲበሩት شارح الاذكار ان المقام مقام السؤال وطلب الرحمه وافضال فناسب التكرار باعتبار القائلين ሟችን የሞተን ሰው መቅበር فرض الكفايه ነው مشروع بالكتاب አለም نجعل الارض كفاتا احياء وامواتا ብሏል የሞተን ሰው መቅበር በምንድነው የተረጋገጠው በምንድነው ሸሪዓው የጸደቀው ቢባል በቁርአን ራሱ አህያን ወአምዋታ ብሏል ثم اماته فاقبره የሚለው ቁርአን ማለት እንዲቀበር ያደረገ ጌታ ነው ማለት ያው ይቀበራል ማለት ነው ሌላው የአደም ልጆች ተጋለው ያ የገደለው ሟችን ተሸክሞ የሚጥልበት ጠፍቶ ሲቸጋገር ያው አሞራ መጥቶ እርስ በርሳቸው ተጋደሉና መጫላ አፈርቆን ጭሮ ጭሮ አለበሰው ሟችን ማለት ነው ያንን ሲያይ ለካ እንዲህም አለ እንደ ከኒስ ቁራው ወይም አሞራው ተሽሏል ብሎ እሱ ሲቀብር ሲቀብር ወንድሜም ብሎ እሱ ቀበረ እንደገና ይባላል አላየሃል የሰው ልጅ እንዲቀበር የሆነበት ምክንያቱ ተክሪመተን ለበኒ አደም على سائر الحيوانات ከሌላ ሁሉ እንስሳ የሰው ልጅ የተለየ ክብር አለው ለማለት ነው እንዲቀበር የተደረገው ነው ሌላው ነገር እንስሳቱም የሚቀበረው ያው እንዳይሸተን እንዳይረብሽን እንጂ ቀበሩ የሚል ነገር የለም እና መቀበር እንዳለም ሐዲሶች ብዙ ሐዲሶች መጥተዋል لا ينبغي لجيفة مسلم أن تحبس بين ظهران أهله የሙስሊም የሆነ ጥምብ በመሐከላች በቤተሰቡ መሐከል ሊቆይ አይገባውም መቅበሩ ብር ነው ለሟቹም መሰጥ ነው ለአላህም ታዛዥነት ማሳየት ነው የሙስሊሞችም ተግባር ነው ከሷቦች ጀምሮና መፈጸም አለበት ነው እዚህ ጋር ማየት ያለብን በህይወት የሞተን ሰው ሬሳ መሰባበር በህይወት እያለ እንደ መሰባቆት ከተባለ የሞተን ሬሳ የሚበሉ ኸልቆች ቢገኙ መብላት حرام ነው አይቻለም ነው የሚበሉ አይጠፉም ቻይና ማይበላው የለም እንደ ድመት ልጅ አሙታባ ስበላ ይቻለው ይቻለሁ ባይኔ አንዳንድ እንስሳዎች ሲሞቱ እርስ በርሳቸው የሚበላሉ አሉ በሰውም አንዳንዴ እንሰማለን እንግዲህ በተለይ በተለይ አዲስ የተወለደ ልጅ ህፃን ልጅ ወዳውን ተወልዶ ሲሞት እንደሚበሉት ቻይናዎች ነገር የሰው አለ ሱብሃንአላህ አላህ ተበቀ ስለዚህ ሐዲስ መልእክቱ ከሞተም በኋላ በህይወት እንዳለ ነው በህይወት ያለን ሰው ማቁሰል መደብደብ መምታት መብላት እንደማይፈቀድ ከሞተም በኋላ እንደሞታ ምን ችግር አለ ተብሎ ሌላ ነገር እንዳይወሰን ነው እሺ وبهذه الحرمه الانسانيه للاموات افتى رئيس الفتوى السابق في المملكه العربيه السعوديه الشيخ محمد بن ابراهيم على الشيخ بقوله لا يجوز نبش القبور ቀብር እየቆፈሩ እንደገና እያወጡ አንዳንድ ነገር የሚሰርቁ ሰዎች አሉ ይሄ አይቻልም በቀብርን ማውጣት እንደገና ሰማን እንደገና ወላ يجوز مرور طريق عليها መንገዱን በቀብር ላይ ማረግም ቀብሩን ማሰናነስ ነው የሚሆን ለሟች ማዋረር ነው የሚሆነው ومعلوم ان لهم حرمه ሟቾች ክብር አላቸው እዛ ቦታ ቀደሙን እንጂ ያው እንደኛው ክብር ያላቸው ሰዎች ነበሩ ክብር ይሰጣቸዋል ይገባቸዋል ነው ቀብር ማለት ያው የሰው ልጅ ሲሞት የሚያርፍባት ማረፊያው ነች ያው ጥቅም ያለው ሐቂቃ እስላም የሚደግፈው ነገር አስፈላጊ ነገር ካልሆነ በስተቀር ከተቀበረበት ቦታ ማውጣት አይቻልም ለሟቹ ጥቅም የሚባል ነገር አለ ጎርፍ ማምስ ሲያበላሸው ለአንዳንድ ነገር ከመቀመጡ መውጣቱ የሚሻልበት ቦታ ላይ ሊወጣ ይችላል ሌላው አንል ጁሉስ على الجمر خير من الجلوس على القبر ተብሏ በቀብር ላይ ከመቀመጥ እሳት ላይ መቀመጥ ይሻላል ማለት ያው ሁለቱም እሳት ነው እሳትነቱ የዱንያው እሳት ይሻላል ማለት ነው ያኛው አኺራን የሚያስቀጣው ከስሩ አዝሚ ከከስሪ አዝሚል ሐይ ነው እሺ እዚህ ጋር ብዙ ዕውቀቶች እናገኛለን አንድ ሰው ኩላሊቱ ተበላሸበት ብላሉ በአጋጣሚ የሞተውን ሰውዬ ኩላሊት ቢወስድና ቢያስተክል ግን የመኖር እድሉ ሊገኝ ይችላል አሁን ከሬሳው ማውጣቱ እንዴት ይታያል ይቻላል ወይስ አይቻልም አንድ ሰው አንድ እግሩ ተሰበረ እግሩን ለአመልያ ለማድረግ ኦፕሬሽን ለማድረግ ከሌላው ከንጹህ ሰውነቱ ተቆርጦ ተሰንጥቆ መጥቶ እዚህኛው ለጥፍ የሚፈልግበት አንዳንድ ጊዜ አመልያ አለ ይሄስ እንዴት ይታያል እንደገና አባትም ይሁን ወንድምም ይሁን ያጋጣሚ ሆኖ ኩላት ሊሆን ይችላል ሌላም ነገር ሊሆን ይችላል አንድ አካል ይጎላል መኖር የማይችልበት ደረጃ ግን ከወንድሙ ከልጁ ከአንድ ቤተሰቡ እንዲህ ያለ ብታመጣ ትኖራለህ ተርፋለህ ከተባለ መቼም መቀማት መዝረፍ መውሰድ አይቻልም ግን ልጅ ፍቃደኛ ሆኖ ሰጣለሁ ቢል ይቻላል ወይ የሚሉትን ይህን የመሳሰሉ ብዙ አህካሞች ይወጣሉ ስለዚህ ዑለማዎች ፈትዋ ሰጥተዋል ያንድን ሰው አካል ለሌላኛው ሰውዬ አካል መስጠት በፍቃዱ ከሆነ ይቻላል በህይወት ካለው ማለት ነው ከህይወት ካለው ከተፈቀደ ከሞተውም ከከስሪ ሐያ ብሏልና ከሞተውም ሰው አስፈላጊ ሆኖ ከተገኘና የሚያስከትለው ችግር ከሌለ አሁንም የሚከለክል ነገር የለም የሚል ነገር ገልጻሉ جواز نقل عضو او جزء من انسان ميت الى مسلم መቼ اذا اضطر الى ذلك አስፈላጊና የግድ ሆኖ ከተገኘ በማውጣቱ ፍትና የማይመጣ ከሆነ እንደገና ያ ተወስዶ የሚዘር ማለት ወይም የሚተወየ ያ ነገር ተወስዶ ከሟች ከወሰርን በኋላ የሚተከለሰው የዘንድ ዋጋ የሚያርግጠኛ መሆን አለበት ግድ ነው የሚቻል መሆኑ ገና ሊፈላሰፉበት ዝም ብለው ሊተርፍም ዳይተርፍም የሚችል ነገር ሆኖ ከሆነ አይሆንም ይላሉ አንዳንድ ጊዜ ሞተው ሰውዬ ማን ገደለው የሚለው ነገር ለማጣራት ሲፈለግ ሐኪም የተወስዶ እንደዚህ ምርመራ የሚወሰድ ነገር አለ ብዙ ነገሮች አሉ አላኛል እንደገና በበሽታ ነው የሞተው በኮሮና ነው የሞተው ወይስ አይደለም በመጥፎ በሽታ ሞቶ ከሆነ ወደ ሌላው እንዳይተላለፍ መመርመር አለበት የሚባሉ ነገሮች አሉ ያው እንግዲህ الضرورات تبيح المحظورات ነው የሚመጡ ችግሮች እንደ ችግሩ ስፋትና ጥበት ሁክምን ይቀያይራሉ ብያኔን ይቀያይራሉ ስለዚህ ጥንቃቄ አድርገን ልናየው ይገባል እንዳሉ አህካሞችን ነው እንዲያስፈላጊነቱ ሊፈቀድ ይችላል አላስፈላጊ ሆኖ ከታየ ደግሞ ላይፈቀድም ይችላል ሌላው የአንድን ሰው አካል ላንዱ ሰው አካል መዝራት ወይም መትከል ይፈቀዳል ስንል ያኛው ሰውዬ የሚተከለለት ሰውዬ ያ ነገር ካልተተከለለት ህይወቱን ማዳንና ማቆየት የማይፈቅድ የማይቻልበት ደረጃ ሲሆን አለዛ ተፈጥሮው ባላንድ ኩላሊት ሆነ ሰውየው ከሌላ ሰው ግን ተጨማሪ ኩላሊት ማምጣት ፈለገ የያዘው ኩላሊት እየሰራለት ለምሳሌ ነው እንደዛ አይቻልም አለው normal ነው መኖር ይችላል ይቀጥል መኖር የሚያቅትበትና ወደ ሞት አፋፍ ከሆነ ግን ያው በፈቃደኝነት በግዥም ሆነ የሚሰጠው ካገኘ ዲሞክራሲ ይችላል ማለት ነው አንዳንዶቹ እንደው ዝም ብለው ማሟያ የሚጠቀሙ ሰዎች አለ ማሟያ አይደለም አሁን እንዲያልኩናሽ ነው ضروريات የግድ ወሳኝ የሆነ ነገር ላይ እሺ አንተ وعن سعد بن أبي وقاص رضي الله عنه قال لي لحدا وانصبوا علي اللبن نصبا كما صنع برسول الله صلى الله عليه وسلم رواه مسلم وللبيهقي عن جابر رضي الله عنه نحوه وزاد ورفع قبره عن الأرض قدر بشر شبر وصححه ابن حبان طيب وعن سعد بن أبي وقاص رضي الله عنه قال الحدو لي لحدا وانصبوا علي اللبن نصبا كما صنع برسول الله صلى الله عليه وسلم رواه مسلم وللبيهقي عن جابر رضي الله عنه نحوه وزاد ورفع قبره عن الارض قدر شبر وصححه ابن حبان سعد بن ابي وقاص ኑዛዜ አስተላልፏል ምን ብሎ አልሂዱ ሊ ለህዳ ለኔ ለህዳ አድርጉልኝ በምትቀብሩ ሰዓት ለህዳ አብጁልኝ አለ ለህዳ ያው ታውቃላችሁ ከዋናው መስመር ገባ ያለ ቁፋሮ ከተቆፈረ ለህድ ይባላል ወደ ጎን ገባ ያለ ማለት ነው አፈሩ ኋላ ሲሞላ ሬሳው እንዳያገኝ ይከላከለታል ያቺው ሽንቁራም ደግሞ ትዘጋለች ራፋች እና እሱ ለህድን አብጁልኛልና ወንሲቡ አለየ ለቢነ ለበነብላሽ እንዳቀሩት ለቢን ማጡብ ማለት ነው ሐረካ ብቻ የሚለዩ ይሄ ጽሁፉ አንድ ነው وانصبوا አለየ اللبين بكسر الباء አንዱ ለበን ብሎ ቀርቶ አማርኛ መጽሐፉን ሲተረጉም ወተት ብሎ ተረጎመው ቀብሩ ላይ ወተት ዲፉቢ ዲፉቢ ማለት ብሎ ተረጎመውና ቀብር ላይ ወተት ተደፋ ይባላል ወሲያሽ እንዳደፉ ብዬ ነው ወንሲቡ አለየ አለቢነ ጡብ ማለት ነው ቀብራታችሁ ከሆነ ለህዱ ወደው ሲቆፈርና ሬሳው ዘው ሲገባል ከኋላ ከውጭ ብሎኬት ማለት ነው በብሎኬት ይዘጋል ማለት ያው ብሎኬት ማለት ነው በአገራችን እንጨጠርበው ጠርበው እንጨት በገጠሩ በከተማው ያው ብሎኬት የሚደረገው እዛ ሀገር እንደ ሳር ይጠቀማሉ አላየሃል እንደ ሀገሩ ይለያያል ለቢን ማታሁን ብሎኬት ወይም ጡብ ማለት ነው ነስበን መትከልን ተከሉልኝ ከማሶኒያ በረሱልላህ ሰለላሁ ዐለይሂ ወሰለም ነብያችን ላይ እንደተተከለ ሁሉ አሁን ወንሲቡ አለየ ለቢነ አለየ እኔ ላይ ማለቱ ያው ለኔ ማለት ነው እንጂ አሲ ላይ ተከሉት ማለት አይደለም እዛው ቀብሩ ላይ ማለት ነው ቀብሩ ላይ ማለት ምን ማለት ነው ሬሳውን አላህዱ ላይ በሩን ዝጉት ማለት ነው አንድ ሌላው ደግሞ ለምልክት ራክሴ ላይ ቀብር ቀብሮ ሲጨርሱ አሁን ዛገር ካያችሁ አፈሩ ቆለ ቆለ ነው የሚደረገው እንጂ አይካብ እንደገራችን ግርጌውና እግሩና ራሱ ላይ ለምልክት ከዚህ እስከዚህ ነው ሬሳው የተቀበረው ቀብሩ ለማለት ይተከላል ጦብ እንደዛ ተከሉልኝ ማለትም ተተርጉሟል ሁለቱም ያስከዳል رواه مسلم ولبي عن جابر رضي الله عنه نحوه ይሄን የመሰለ ሐዲስ ዘግቧል ባይሆን ከጃብር የተዘገበው ነው ይሄ ከሳሊም ላይ ወቃስ ورفع قبره على الارض على ሐዲስ ወዛሪባ ጨምሮ አዘገባው ላይ ማለት ነው وانصبوا علي الذين نسبا كما صنع برسول الله صلى الله عليه وسلم ካለ በኋላ ورفع قبره على الارض ቀድረ ሽብርን የሚል አለ እዛ ነው የሚለው ስንዝር ያክል ከመሬት ቀብሩ ከፍ ማለት አለበት አቧራው ወናፈሩ ተቆልሎ መሬቱ ጋር ከተስተካከለ ሙሉ በሙሉ ቀብር መሆኑ ራሱ አይለይም አንድ ነው የሚሆነው ቀብርነቱ እንዲለይ እንዲለይ ትንሽ ከፍ ያደርጉታል ነው وصححه ابن حبان ابن حبان حديث صحيح አድርጎታል لبنة ለቢን طيب ሽብርን አሽባር ሽብር ለአንዷ ስንዝር አሽባር ከተባለ ለብዙ ስንዝሮች ለማለት ነው ሌላው ቀብሩ ምን ያክል ነው የሚማሰው ቀብር ሲማስ ስንት ሜትር ይሆን ይመስላችኋል ወደ ላይ ማና ወደ ታች ማለት ነው በጣም እንዲያገሩ ቀብሮች ይለያያሉ መጠን የለውም ይሄን ያቆፍሩ ቆፍሩ የሚል ነገር የለም ፉቃሃዎች እንብርት ድረስ አንድ ሰው ቆሞ እስከ እንብርቱ የሚሆን ቀብር መማስ አለበት ይላሉ እቺ ጥሩ ቀብር ናት እስከ እንብርት የሚሆን ከቆፈሩት በጣም አሪፍ ነው ቢያንስ ስንት ማለት ነው አንድ ሜትር ማን ነው አንድ ሜትር አካባቢ እንደማለት ሁለት ክንድ የገጠሩ ቀብር በጣም ነው ደስ የሚለው ከተማ ላይ ግን ሬሳውን ራሱ አላስተኛ እያለ ከራክሰው አንዴ ከግሩ እየቆፈሩ ነው ትንሽ ነካነካ እያደረጉ ነው የሚያጣብቁት ያው ለአላህ መቼም ማስፋት ማጥባቡ ባይከብደውም እንደ ይከብዳል እንደዛ ጎ መቅበር በጣም ተጨናንቆ ማለት የቦታ ጥበትም ስላለ ነው እና اذا بلغ بحفر القبر عمق المناسب الذي يمنع خروج الرها ويحفظ الميت عن نفش السبع فانه يستحب ان يحفر الميت بالجانب القبلي من القبر ما يسع بدنه وهذا هو اللحد እንግዲህ ቀብር ወደ ታች ማስና ከዚህ በኋላ ብብረው አውሬ አሽቶ መቶ ሊቆፍረው ማይችልም ሽታው ማይረብሸንም ሰውም ከፈን የሚሰርቅ ሰው ነበረ ከፈኑ ወስታ ተብሎ የሚያሰጋም ነገር የለም የሚባል ሲሆን ወደ ቂብላ በኩል ጎደና ቆፍረው እዛው ሲያስገቡት ነው የሚለው በነገራችን ለህዲ ሱና ነው እንጂ ለህዲ ሳይሰራ ቢቆ ተቆፍሮ ቢቀበርም ብቻ ጦር ሜዳ ላይ ለምሳሌ ለህዲ አይቆፍሩም ሩጫ ነው ችግር ነው ፍጥነት ነው ስለዚህ ሁለቱም ይቻል መቻሉ እንደ ጅምሩ ዑለማ ለህዲ ማበጀትም መቆፈርም ይችላል በቆፈር መግበርም ይቻላል ባይሆን አላህዱ ለና ወሸቁ لغيرنا ወይም ወሸቁ لأهل الكتاب የሚል ነገር አለ ይሄ ያው ሱናው ምን እንጂ ዋጅብ ነው ማለት አይደለም ላህዲ መሆኑ ነው እሺ قتله ولمسلم عنه رضي الله عنه نهى رسول الله صلى الله عليه وسلم أن يجصص القبر وأن يقعد, وأن يقعد عليه وأن يبنى عليه ወለሙስሊሚን በሙስሊም ዘገባ አንሁ አሁን ካሳለፈን ሰውዬ ማነው ማነው ማን ነው ሐዲስ እንዲያለ ዶምር ሲመጣ ቀጥታ ወደ ሐዲስ ነው የምንመልሰው በሃቂ ከጃብር ነው ያወራው ነው ወዛደ ይሄን ይሄን ብሏል ብሎ ነበር ወለሙስሊሚን ከጃው አንሁማ ዋዩ ኢብኑ አለይ ማን ዋዩ ቃ ወለሙስሊሚን አንሁ ከጃብር ማለት رضي الله عنه من نهى رسول الله صلى الله عليه وسلم يا الله ملكتኛ ከልክለዋል አን ይጀሰሰል ቀብሩ ቀብር ኖራ ሊቀቡት ማለት ነው የቤት ቀለም ቦያ ነገር የሚቀባ ይሄ ነጩ ማለት ነው ጀሶ እንለዋለን በጀሶ ማሳመር ቀብርን ከልክለዋል ዋዩ ቃደ አለይ ቀብር ላይ መቀመጥም ከልክለዋል ዋዩ ابن አለህ ቀብሩ ላይም ቢና ቤት ፎቅ ማን ቆርቆሮ የሚሰሩ ሰዎች አሉ እሱንም ከልክለዋል አይገነባም ቀብር ላይ አይገነባም መስጊድም ሆነ ለቀብሩም ተብሎም ሆነ የቀብር ላይ መቀመጥ ማስቀመጥም ክልክል ነው ጀሱ መቀባትም እንደዛው ክልክል ነው እሺ وعن عامر بن ربيعة رضي الله تعالى عنه أن النبي صلى الله عليه وسلم صلى على عثمان بن مذعون وأتى القبر فحث عليه ثلاثة حثيات وهو وهو قائم رواه رواه الدار قطني وعامر بن ربيعة رضي الله عنه أن النبي صلى الله عليه وسلم صلى على عثمان بن مذعون وأتى القبر فحش عليه فحس عليه ثلاث حثيات وهو قائم رواه الدارقطني عامر بن ربيعة كتب صحابي تزجب نبي صلى الله عليه وسلم سجدوا على الله سجدوا امان لاي على عثمان ابن مذعون የሚባለው ላይ واتى القبر ወደ ቀብሩ መጡና ያው የሚቀበርበት ማለት ነው ከሰገዱ በኋላ فحث ቆነጠሩ ካፈሩ عليه እርሱ ላይ 30 ሐሰያት ሶስት ሶስት ፍኝ ቆጠሩ وهو قائم ቆሞ እያለ ምን ሊያደርጉን ነው ሐሳ عليه ማለት ያን ያቆነጠሩት ናፈር መልሰው ወደሱ ረጩት ማለት ነው እጭት እጭት ያደርጉታል ሚና خلقناكم وفيها نعيدكم ومنها نخرجكم تارة اخرى የሚለውን ያን ጊዜ ነው ብዙዎች የሚቀሩት على اي حال فهو بالواو والياء يحثو حثوا ويحسيه مشروعيه الصلاه على الميت فرض كفايه ነው ብለናል ከፊሉ ከሰገደበት ለከፊሉ ዋጅብነት ይሰግዳል ተብሏል መሽሩዕየቱ ቲባል ጀናይዝ የሞተን ሰው መስገድ ብቻ ሳይሆን ተከትሎ ሄዶ መቅበርም ቀብር ድረስ እንደሚያስፈልግ ነው ያው ቂራጧን አደብሮ ይለ ሶስት ጊዜ ቆነጠሯትን አለቲ ሐሳ رسول الله تشريع لامتي ለኡመታቸው ህግ እያሳዩ ነው ወሙሻረከቱን في اجر الدفن የመቅበርና አጅርም ለማግኘት ነው አሁን ገብታችኋል ሶስት ጊዜ አፈር ቆንጥረው ሬሳው ከገባ በኋላ በተን ወደ ውስጥ አስገቡት ማለት ነው ቀብር ሄደን እንደ ሰው እንኳን ሙሉ መቆፈርና አብኳት ማን ባንችል ቢያንስ እንደ አንድ ሶስት ሰው ቆንጠር አጎርጭ ተርጭታ አፈር ማስገባት አፈር መመለስ እንደቀበረ ይቆጠራል ማለት ነው እዛ ሄዳችሁ እንደ ሙሽራ መስላችሁ ምን መገሳሰሩ አትንጡ መቀብር አቃብራችሁ ነው አጅር እንድታገኙ ነው ሱብሃንአላህ ماشي وعن عثمان رضي الله عنه قال كان رسول الله صلى الله عليه وسلم إذا فرغ من دفن الميت قف عليه وقال استغفروا لأخيكم واسألوا له التثبيت فإنه الآن يسأل رواه أبو داود وصححه الحكيم وعن عثمان رضي الله عنه قال كان رسول الله صلى الله عليه وسلم إذا فرغ من دفن الميت وقف عليه وقال استغفروا لأخيكم واسألوا له التثبيت فإنه الآن يسأل فإنه الان يسال رواه ابو داود وصححه ዑስማን ናቸው ለመሆን ዘጋቢው ስራቸውን አላህ ይለላቸውና የአላህ መልእክተኛ اذا فرغ ሲፈጽሙ ሲጨርሱ من دفن الميت ሟችን ቀብረው ሲጨርሱ ወቀፈ عليه ቆሚሉ ነበር እዛው ሟች ላይ ማን ቀብር ላይ وقال ይሉም ነበር استغفروا لاخيكم ለወንድማችሁ ይቅር ጠይቁ አሁን ወንድም የተባለው ለሟቹ ያው የኢማን የዲን ወንድም ስለሆነ ነው ወስአሉ ለሁ ለርሱም አሁን ለምኑለት አተስቢተ መረጋጋትን ሰባት على الاسلام ማለት ነው ምን አስፈልገው እዚህ አሁን ምን አስፈልጎ ነው استغفار ምናግለት ከተባለ فانه الان يسال አሁን እየተጠየቀ ነው ብለዋል አሁን አሁን ይጠይቃል ብለዋል ስለዚህ ከጥያቄው ለመዳን አላህ Subhanahu Wa Ta'ala በመላእክት አማካኝነት ጠያቂ መላእክት ልኮ ሲጠይቀው ጥሩ መልስ እንዲሰጥ ማለት ነው رواه ابو داود وصححه الحاكم ስለዚህ ነው ከቀበርን በኋላ ዱዓ እናደርግለታለን በሚገባ ለራሱ ብቻ ዱዓ አድርገን አላህ ሰባቱን እንዲሰጠው ዱዓ እያደረግ ትንሽ እንቆያለን ያገሬ ሰው ዱዓ አድርግ ሲባል ያሲን ይላል ተባረክ ይላል የማይለው የለም ያልተባለውን ሶላዋት ይላል ቦታ ሬሳ ከሞተ በኋላ ዝራውን ከበው ሶላዋት ይላሉ አጅብ ነገር ነው ከየት እንደሚያመጡ ራሱ ግራ የሚያጋባ ነገር ደሞ የሚሰሩት ያቃሉ የሚባሉት ሆነ አላዋቂዎች ያቃሉ ተብዬዎች አልአን ወታሁን ሳለ ይጠየቀ ነው ልክ ቀብረውት ቀባሪ ገና እንደ ወደ እንትን ሲሄድ ወደ ቤቱ መልስ ሲል ነው ጠያቂ የሚመጣለ ተብሏል الله سبحانه نستن رب اغفر لنا ولاخواننا الذين سبقونا بالايمان ላለፉትም አላህ ይማራቸው እኛንም አላህ ይጠብቀን መጨረሻችን ያሳምርልን ባብ ከሌለ ዙና ቁሙ መሰለኝ وصلى الله وسلم على نبينا محمد وعلى اله وصحبه اجمعين